رسول الله وعلى آله وأصحابه أجمعين ባለፈው درس ላይ فإن قال أتنكر شفاعة رسول الله صلى الله عليه وسلم وتبرأ منها የነቢዩን ዓለይሂ ሰላቱ ወሰላም ሸፋዓ ታወግዛለህ ወይ እና ከሱ የጠራህ እንደሆንክ ትናገራለህ ወይ የጠራሁ ነኝ ትላለህ ወይ ብሎ ቢልህ ሙሽሪኩ ምንድን ነው መልስህ የሚለውን ተናግረዋል። ፈቁል ላ ኡንኪሩሃ የነቢዩን ሸፋዓ በተመለከተ እናም ሌሎችንም ሸፋዓዎች አላወግዝም ወላ ተበረኡ ሚንሃ በል ሁወ ሰለላሁ ዐለይሂ ወሰለም አሻፊዑ ልሙሻፋዕ እስከ መጨረሻ አይተነዋል። ምን እስከሚልበት ድረስ اللهم لا تحرمني شفاعته اللهم شفعه في أمثال هذا እንደዚህ እያልኩኝ ዱዓ አደርጋለሁ እንጂ ብለህ እስከምትመልስበት ድረስ ያለው እንግዲህ እስከዛ ድረስ ሄደናል። ፈኢን ቃለ ካለ ይላል አነቢዩ ሰለላሁ ዐለይሂ ወሰለም ኡዕጢየ ሸፋዓ ነቢዩ ሰለላሁ ዐለይሂ ወሰለም ሸፋዓን ተሰጥተዋል። ዋና አጥሉቡሁ ሚማ አዕጣሁ ላህ እኔ ደግሞ አጥሉቡሁ እፈልገዋለሁ ይህንን ሸፋዓ ሚማ አዕጣሁ ላህ አጥሉቡሁ ሚማ አዕጣሁ ላህ አላህ ከሰጣቸው ላይ እንዲሰጡኝ ከነቢዩ ፈልገዋለሁ ብሎ ቢልህ ምን ትላለህ? እንግዲህ አላህ ሸፋዓን ለነቢዩ ሰለላሁ ዐለይሂ ወሰለም ሰጥቷቸዋል ከተባለ አላህ ከሰጣቸው ላይ ታዲያ ሸፋዓ ከሳቸው ጠይቃለሁ ብሎ ቢልስ ፈልጀዋብ መልሱ እንዲህ ነው አነ አላህ አዕጣሁ ሸፋዓ አላህ ሸፋዓ ሰጥቷቸዋል ትክክል ወነሃከ ዐን ሃዛ ነገር ግን አላሁ ስብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም ሸፋዓን ከመስጠቱ ጋር ወነሃከ ዐን ሃዛ ሸፋዓን ከሳቸው ከመጠየቅ ግን ከልክሏል ሸፋዓን በአላህ ፈቃድና በሱ በአላህ ስብሓነሁ ወተዓላ ማስቻል ሸፋዓ እንዲያደርጉ ተፈቅዶላቸዋል ነቢ መሐመድ ዓለይሂ ሰላቱ ወሰላም ያው በቅያማ ዕለት ነው። ሸፋዓ ሲያደርጉ ግን እሳቸው አይደሉም የሸፋዓው አከፋፋይ። የፈለጉትን ሸፋዓ የሚያደርጉት እሳቸው አይደሉም። አላህ ስብሓነሁ ወተዓላ የፈቀደላቸውን ሰው ነው ሸፋዓ የሚያደርጉት። ስለዚህ ወነሃከ ዐን ሃዛ ከአላህ ውጭ ያለን ሸፊዕኒ እያሉ መጠየቅን አላህ ከልክሎሃል። አማልደኝ ብሎ መጠየቅን አላህ ከልክሎሃል። ፈቃለ አላህ ብሏል ፈላ ተድዑ መዓ አላሂ አሐዳ ከአላህ ጋር ማንንም አትለምኑ ብሏል። ሸፋዓንም ይሁን የትኛውንም ነገር ከአላህ ጋር ማንንም አትለምኑ፣ ከአላህ ጋር ማንንም አትገዙ ብሏል። ፈኢዛ ኩንተ ተድዑ ላህ አላህን ስብሓነሁ ወተዓላ የምትለምን ከሆነ አን ዩሸፊዐ ነቢየሁ ፊክ የእሱን ነቢይ ሸፋዓ እንዲሰጥህ አላህን ስብሓነሁ ወተዓላ የምትለምነው ከሆነ ፈአጢዕሁ ፊ ቀውሊሂ እንዲህ በሚለው ንግግሩ ውስጥ አላህን ታዘዘው። ምንም በሚለውን ፈላ ተድዑ መዓ አላሂ አሐዳ በሚለው የአላህ ንግግር አላህን ታዘዘው። አላህን በብቸኝነት شفاعة كميد الرجل لا تشوف الله عندي أرجعه الله انتجك أو لما نونا إيه هنا من قبل وأيضا بدقامي فإن الشفاعة أعطيها غير النبي صلى الله عليه وسلم شفاعا كنبي وجه متسطوا له قدم كتاب ولا متم أنا يبقى محل يتناقركم ينبروا هنا شفاعة كنبي وجه متسطوا له لنبي بتشار اللي متسطوا فصح صحيح هنا حديث ليمتول أن الملائكة يشفعون ملائكة شفع عندما يدرقوا حديث ليمتول والأولياء يشفعون يا الله أني وداتشو يهونوا يا الله وداجوت مؤمنوت تقيوت مالتنا وأولياءوت ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون بالو مسرد مؤمنوتنا الله أني فروا سووتش ኢማኑ ያላቸውና የአላህ ፍራቻ ከኢማን ጋር የተሰጣቸው እነዚህ ናቸው። የአላህ ወዳጆች ማለት ወልዮች ማለት እነዚህ ናቸው። ታዲያ እነዚህም ሙእሚኖቹ ተቅዮቹ ሸፋዓ እንደሚያደርጉ ሐዲስ ላይ መጥቷል። ወላፍራጥ የሽፈዑን ወላፍራጡ የሽፈዑን አፍራጦችም እንደዚሁ ሸፋዓ እንደሚያደርጉ መጥቷል። አፍራጥ ማለት አባትና እናታቸውን ተቀድመው የሞቱ ልጆች ናቸው። እነዚህ ልጅ ሆነው አባቶቸውን እናታቸውን ተቀድመው የሚሄዱ ናቸው። أتقول تلالة تادع إن الله أعطاهم الشفاعة الله شفاعة سلسطاتشو فأطلبها منهم فالنس شفاعة فلقال له يبالال فالنس شفاعة فلقال له يبالال وي يتشالال فإن قلت هذا إهننا نعاو بله مثل كهنا رجعت إلى عبادة الصالحين صالحوشن ودمام لك يدكنوا التي ذكر الله في كتابه አላህ ቁርአን ላይ የጠቀሰውን ሻፊዖችን ማምል ማን ነው ሷሊሖችን ማምለክ ወደዛ እየሄድክ ነው ፈኢን ቁልተ ላ አይ እንደዚህማ አላህ ሰጥቷቸዋል ብዬ እነሱንማ አልጠይቅም የምትል ከሆነ بطل قولك أعطاه الله الشفاعة وأنا أطلبه مما أعطاه الله ማለትህ ከንቱ ሆነ ወይም ብልሹ ሆነ ማለት ነው ምን ያልከው አባባልህ አጣሁ ላህ አላህ ሰጥቷቸዋልና አላህ ከሰጣቸው እኔ እጠይቃቸዋለሁ ብለህ የምትለው አባባል አያስኬድም። በዚህ አይነት እንመልስለታለን ነው። ስለዚህ የሸፋዓ ጉዳይን በተመለከተ እንደ ሹብሃ ብዙ ጊዜ ሙሽኮች ወይም ቀብር አምላኪዎች የሚያነሱት ነጥብ ነውና ስለ ሸፋዓ ጠንቅቆ ማወቅ ያስፈልጋል። ይህንን ጠንቅቆ ማያቅ ሰው በእነሱ አወዛጋቢና ፍጹም ከሐቅ የራቀ የሆነ ውዥንብር ተምታቶ ግራ የሚጋባበት ሁኔታ ላይ ሊወድቅም ይችላል። ወይም ደግሞ እውነት ነው ያላችሁት ብሎ ሊቀበልም ይችላልና ይህንን ውዥንብር ከስር መሰረቱ በደንብ አድርጎ ማወቅ ያስፈልጋል። ሸፋዓ የሚባለው ራሱ ምን ማለት ነው? ሲቀጥል ስንት አይነት ሸፋዓዎች አሉ? አላህ ስብሓነሁ ወተዓላ የከለከለውን የሸፋዓ አይነት በደንብ አድርጎ ማወቅ ያስፈልጋል እና የቅያማ ቀን አለ ተብሎ ደግሞ በትክክል ሐዲስ ላይ የተቀመጠልን የሸፋ አይነት ይሄንንም እንዴት ነው ከአላህ ነው የሚጠየቀው ወይስ ከሌላ ይሄ ሁሉ በደንብ ማወቅ መቻል አለብን ማለት ነው እና ይሄ ከዚህ በፊት ተብራርቷል ከዚህ በፊት በተብራራው መልክ ይሆናል አላሁ ስብሓንሁ ወተዓላ ከአላህ ውጪ ሸፋዓ ይሰጠኛል ብሎ መጠየቅን ቁርአን ላይ በጣም አድርጎ አስጠንቅቋል ሸፋዓ የአላህ ብቻ ነው ባለቤትነቱ ለአላህ ነው አላህ ነው ሸፋዓ አድርግ ብሎ ሸፋዓ የሚያደርገውንም ፍቃድ የሚሰጠው ሸፋዓ የሚደረግለትንም አላህ ነው የሚፈቅድለት መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ በሱ ፈቃድ ካልሆነ በስተቀር ማን ነው እሱ ዘንድ ሸፋዓ የሚያደርገው ይላል ስለዚህ ሸፋዓ የአላህን ፍቃድ ይፈልጋል። የአላህን ስብሓነሁ ወተዓላ ፍቃድ ይፈልጋል። እንዲሁም ደግሞ የሚጠየቀው ሸፋዓ አድርግልኝ ተብሎ የሆነ አካል ከአላህ ውጭ ያለ አካል ሸፋዓ ሳያደርግ አይቀርም። እሱ ወይም ያደርጋል ተብሎ የተባለውን ሙእሚኖችን ይመስላል፣ መላኢኮችን ይመስላል። እናም እነሱን መጠየቅ ይሄ ፍጹም ሽርክ ነው። ቁል ሊላሂ ሸፋዓቱ ጀሚዓ በል ሸፋዓ የተባለ በአጠቃላይ ለአላህ ብቻ ነው የአላህ ሙልክ ነው ለዚህ ነው ይሄ የቁርአን አንቀጽ የመጣበት ሲያቅ ላይ ነው ምን የሚለው አም ኢተኸዙ ሚን ዱንላህ ሹፈዓ ከአላህ ውጪ አማላጆችን ያዙን ቁል አወለው ካኑ ላ የምሊኩነ ሸይአን ወላ ወላ ያዕቂሉን ምንም ነገር የማይመልኩ ምንም የሌላቸው ቢሆንም እንኳ ሸፋዓን እንዴት ይመልካሉ ሸፋዓን የማይመልኩ ቢሆኑም እንኳ በቃ ሸፋ ያደርጉልናል እያላችሁ እነሱን ታመልካላችሁ እንዴ እያለ እየወቀሰ ነው ያለው ቁርአኑና ስለዚህ ሸፋዓ በአላህ ፈቃድ የሚሆን መሆኑን መጀመሪያ መታወቅ መቻል አለበት ሌላው ሸፋዓ የሚደረግለትስ በአላህ ፈቃድ ተፈቅዶለት ሸፋዓ የሚያደርገው ሰው ሸፋዓ ለማድረግ በሚቆም ጊዜ ሸፋዓ የሚደረግለትም ገና መስፈርት አለ እሱም የአላህን ተውሒድ ጠንቅቆ የሚያውቅ ሰው መሆን አለበት። ወላ የሽፈዑነ ኢላ ሊመን እርተዳ አላህ ለወደደው ሰው ካልሆነ በስተቀር ሸፋዓ አያደርጉም ስለሚል ማለት ነው። የአላህ ሪዳ የሚገኘው ከሁሉም በላይ ተውሂድ ሲኖር ነው። ተውሂድ የሌለው ሰው የአላህ ሪዳ ስለሌለው የአላህ ስብሓነሁ ወተዓላ ውዴታ ስለሌለው አላህ ስለማይወደው ሸፋዓ ሊደረግለት አይቻልም። ሸፋዓ ቢደረግለት አላህን ቢጠይቅ እንኳ አንድ ሰው አላህን ቢጠይቅ እንኳ ስለ እሱ ጉዳይ አላህን ቢጠይቅ አላህን ያ አላህ ማረው ብሎ ቢል እንኳ አላህ አይቀበለውም። ፈማ ተንፈዑሁም ሸፋዓቱ አሻፊዒን የአማላጆች ምልጃ እነሱን አይጠቅማቸውም። ነቢ መሐመድ ዓለይሂ ሰላቱ ወሰላም የእሳቸውን እናት በተመለከተ እዚሁ ዱዓ ሊያደርጉ ዱንያ ላይ አላህ ከልክሏቸዋል። እናታቸው የሞተችው ከእስልምናው በፊት በነበረው በጃሂልያው እምነት ላይ ነው። ምንም ደግ ሰው ጥሩ ሰው ልትሆን ትችላለች። ነገር ግን ተውሂድ የላትም አይደለም። ኢንተሃል አምር ተውሂድ የሌለው ሰው ሁሉ ነገሩ ነው የሚጠፋው። ስለዚህም የእናታቸውን መቃብር ነቢ መሐመድ ዓለይሂ ሰላቱ ወሰላም መዘየር በፈለጉ ጊዜ አላህ አልከለከላቸውም፣ ዘይር ብሏቸዋል። ነገር ግን ነገር ግን ዱዓ ሊያደርጉ ሲሉ ተቆጠብ አትችልም ተብለዋል። ስለዚህ ዱዓ ማድረግ ይሄ እንግዲህ በዚህ አጋጣሚ የሆኑ አደጋም ሊደርስ ይችላል። አሳዛኝ ነገር ሊመጣ ይችላል። ኩፋሮች ይሞታሉ። ማዘን እንኳ አታጨብጭብ። ሰው ሞቶ ማጨብጨብ ነውር ነው፣ ጥፋት ነው። የፈለገ ካፊር ቢሆን አታጨበጭብ። በጣም ለኢስላም ጠላት ከሆነ እንጂ ለኢስላም እስላምን ሲዋጋ የነበረ ሙሐሪብ ከሆነ መሞቱ ጥሩ ነው። ሙሰይለመቱል ከዛብ ሲሞት አቡበክር ስዲቅ ረዲየላሁ ዐንሁ ስጁድ ወርደዋል። እንዲህ ያለ ቆሻሻ ሰው ሲሆን ደጃል ሲሆን የዚህ አይነቱ አልሐምዱሊላህ ነው የሚባለው። አላህ የሱን ሙሲባና የእሱን በላ ከሙስሊሞች ላይ ያነሳ ጌታ ምስጋና ይገባው ነው። ለዛ ነው ፈቁጢዐ ዳቢሩ ልቀውሚ አለዚነ ከፈሩ ወልሐምዱሊላህ ረቢል ዓለሚን። እነዛ የከፈሩ ሰዎች እነዛ የበደሉ ሰዎች ኋላቸው ጀርባቸው ተቆረጠ፣ አከርካሪያቸው ተመታ፣ ለአላህ ምስጋና ይገባው ይላል ቁርአን ላይ። እንግዲህ እነሱ በመውደቃቸው እነሱ በመጥፋታቸው ለአላህ ምስጋና ይገባው ብሎ ማለት የቁርአን ጠሪቃ ነው። አማ ዝም ብሎ ተራ ሰዎች ምናምን በመኪና አደጋ ሊሆን ይችላል፣ በሆነ አደጋ ሊሆን ይችላል፣ በሆነ የሆነ ነገር ችግር ተከስቶ እንደው የጅምላ አደጋ ሊሆን ይችላል። በዚህ ጊዜ ሁሉን ያቀፈ የሆነ አላህ የርሐማቸው አላህ ጀነት ያድርጋቸው የመሳሰለ እንደዚህ አይባልም። ነቢ መሐመድ ዓለይሂ ሰላቱ ወሰላም ለእናታቸው ይህንን ማድረግን አላህ ስለከለከላቸው ለአባታቸው አላደረጉም። ይሄንን ለአጎታቸው በኩፍር ላይ ለሞተው ለአቡ ጣሊብ ይህንን ማድረግ አልቻሉም እና እንዲህ አይባልም። ለካፊር ያው አላህ ይርሐመው ተብሎ አይባልም። ኩፍር ላይ መሞቱ ከተረጋገጠ ኩፍር ላይ መሞቱ ከተረጋገጠ ማለት ነው። አልሙሂም ምን ላይ ነበር? ሸፋዓን በተመለከተ አላህን ስብሓነሁ ወተዓላ ይኸው ዱዓቸው እኮ ነቢ መሐመድ ዓለይሂ ሰላቱ ወሰላም የእሷን ጉዳይ አንስተው ጌታ እየጠየቁ አይደለም፣ ተከለከሉ። ፈማ ተንፈዑሁም ሸፋዓቱ አሻፊዒን። ስለዚህ ተውሒዱ ያለው ሰው ነው ሸፋዓ የሚጠቅመው። ለዛ ነው ሐዲስ ላይ ምን ይላል? ይሄ ሐዲስ ሙስሊም አውርተውታል። ሌሎችም የሐዲስ መዛገብት ላይ ያለ ነው። መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢሂ የሚለው እንግዲህ ላ ኢላሃ ኢለላህ ከልቡ ጥርት ያለ ሰው ከልቡ ጥርት አድርጎ ላ ኢላሃ ኢለላህ ያለ ሰው ነው ይችን ጀነት የሚያገኛት ሸፋዓን የሚያገኘው የሚለውን ሲያጸድቅ ምን ይላል? ፈሂየ ናኢለቱን ኢንሻ አላህ መን ማተ ላ ዩሽሪኩ ቢላሂ ሸይአን። እቺ ሸፋዓ ትገኛለች አሉ የአላህ መልክተኛ ዓለይሂ ሰላቱ ወሰላም። ትገኛለች ኢንሻ አላህ ለማ በአላህ ላይ ምንም ሳያጋራ ልቡን ጥርት አድርጎ ላኢላሃ ኢለላህ ለያዘ ሰው ማለት ነው። አላህ ላይ ምንም ሳያጋራ ይላል። ሸፋዓን እንግዲህ ትክክል ማግኘት የሚችለው ምንም ምንም አይነት ሽርክ ያላመጣ የሆነ ሰው ነው። ለዚህ ነው በሌላ ሐዲስ ውስጥም እንደዚሁ ፊማ አኽረጀሁ አልቡኻሪ መን አስዓዱ ናሲ ቢሸፋዓቲ በእርሶ ሸፋዓ ከሰው ሁሉ እድለኛ የሚሆነው ማን ነው ተብለው ተጠይቀው እድለኛ የሚሆነው ሰው መን ቃለ ላኢላሃ ኢለላህ ኻሊሰን ሚን ቀልቢሂ ከቀልቡ ጥርት አድርጎ ላኢላሃ ኢለላህ ያለ ሰው ነው የኔን ሸፋዓ የሚያገኘው ብለው ነቢ መሐመድ ዓለይሂ ሰላቱ ወሰላም ብለዋል ማለት ነው። ሸፋዓ ለወንጀለኞች አለ። ሸፋዓ ለሙሽሪኮች ግን የቅያማ ቀን የለም። ለወንጀለኞች የቅያማ ቀን ሸፋዓ አላቸው። ነቢ መሐመድ ዓለይሂ ሰላቱ ወሰላም ይሁኑ ሌሎች አላህ ሸፋዓ የፈቀደላቸው ተነስ ሸፋዓ እንድታደርግ ፈቅጄልሃለሁ የተባሉ በአጠቃላይ ሸፋዓ አድርጉላቸዋል። በወንጀላቸው በተለያየ ወንጀል ምክንያት ጀሀነም ለገቡ ሰዎች ማለት ነው። አማ ሽርክ ያለባቸው ሰዎች ከሆኑ ምንም ተስፋ የላቸው። ፈማ ተንፈዑሁም ሸፋዓቱ ሻፊዒን የሚለው የቁርአን አንቀጽ የወረደው በእነሱ ጉዳይ ስለሆነ ይሄ ግን ምን ማለት አይደለም። የተለያየ የሆኑ ጥሩ ሰዎችን እየተመረጡ ሸፋዓ ወደ አላህ ያማልዱኛል ብሎ ማምለክ አይደለም። ሁለቱ ነገር ሁለቱ ነገር በጣም የተለያየ ነው። ነገር ሲለያይ በደንብ ለያይተን ነው ማየት የለብን ማለት ነው። ወያዕቡዱነ ሚን ዱኒላህ ማላ የضሩሁም ወላ የንፈዑሁም ማይጠቅም የማይጎዳቸውን ከአላህ ውጭ እያመለኩ ምንድን ነው የሚሉት የመካ ሙሽኮች ወየቁሉነ ሃኡላይ ሹፋዓውና ዒንደ ከአላህ ዘንድ ያማልዱናል ነው የሚሉት በሸፋዓ ስም ያማልደኛል ብሎ ከአላህ ውጭ ያለን አካል ማምለክ ይሄ ሸፋዓን በመፈለግ ሊሆን ይችላል ነገር ግን ሽርክ ነው እየጠየቀው ያለው ከአላህ ውጭ ያለን አካል እንዲያማልደው እየጠየቀው ስለሆነ ይህ ሽርክ ነው። ይህንም መጠንቀቅ አለብን ማለት ነው። በሸፋዓ ስም የማይሆን አይነት ሸፋዓ ፍለጋ ውስጥ እንዳንገባ እሱም ሷሊሕ ከተባሉት ሊሆን ይችላል፣ ወይም መላኢኮች ሊሆን ይችላል። እነሱን ወደ አላህ አቃርበኝ አዳርሰን እያሉ መጠየቅ ሸፋዓን ከአላህ ውጭ መጠየቅ ራሱ ምንድን ነው ብለናል? ሽርክ ነው። ይሄ ሳያንስ ይሄ ትልቅ ሽርክ ነው። ይሄው ብቻ ሊበቃ ይችላል። ይሄ ሳያንስ ይሄው እያለ ያቃርበኛል ወይም ያማልደኛል ከአላህ ያስታርቀኛል እያለ ደግሞ ለሱ ስጁድና ሩኩዕም ያደርጋል። ይህም ጭራሽ የባሰበት ሽርክ ነው። አልሙሂም እነዚህ ሁሉ ነገሮች ትላልቅ የሚባሉ ሽርኮች ናቸው። ከእስልምና መንገድ በአጠቃላይ ጥርግ አድርገው የሚያወጡ ናቸው እና አላወቅኩም አይሰራም። አንዳንዴ በሽርክ ጉዳይ ላይ አላወቅኩም ከአላህ ፊት ቀርቦ አንድ ሰው ይህንን አላወኩም ቢባል የት ነበርክ ይባላል። አላወቅኩም አንዳንድ የሚጠቅምበት ቦታ አለ፣ የማይጠቅምበት ቦታ አለ። አላወቅኩም የማይጠቅምበት ቦታ አለ። አንዳንድ ቦታዎች ላይ ጭራሽ በጃህል ባለማወቅ ዑዝር አይሰጥም። አላህ ባለማወቅ ዑዝር አይሰጥም። ራሱ እንደው ሰውም እስቲ በሰውኛም ስንሄድ እንደው አንዳንድ ነገር አላወቅኩም ቢባል ጭራሽ እኮ ምን ማለት ነው? አላወቅኩም ይሄንን አላወቅኩም ማለት የሚቻል ነገር ነው ብለን የምንለዋለን። يتوحيد قداي بطعم بطعم أساسا بيك مهنو صوت كرة ديست الله سبحانه وتعالى وصي أدرقر محمد عليه الصلاة والسلام تكرة أدرقو بزو تناقر وبتال علماء تو يتناقرون إهنن ሁሉ አልፎ አንድ ሰው አላወቅኩም ቢል ከአላ ፊት ዑዝር የማይኖረው ጉዳይ ነው ስለዚህ በጣም ጥንቃቄ ያስፈልገዋል ወአይዘን በድጋሚ ይላል ፈኢነ ሸፋዓተ ዑጢያሃ ገይሩ ነቢዩ ሰለላሁ ዐለይሂ ወሰለም ሸፋዓ ከነቢዩ ውጭ ያሉ እነዚህ ሁሉ ተሰጥተዋል። ከነቢዩ ውጪ ያሉ የሆኑ ሸፋዓ የተሰጡበት ሐዲስ መጥቷል። ሸፋዓት ልመላኢካ መላኢኮቹ ሸፋዓ አደረጉ ወሸፋዓ ነቢዩን ነቢዮችም ሸፋዓ አደረጉ ወሸፋዓ ልሙእሚኑን ሙእሚኖችም ሸፋዓ አደረጉ ይባላል የቅያማ ቀን ሁሉም ሸፋዓ ሲያደርግ ከዛ ወለም የብቀ ኢላ አርሐሙ ራሒሚን ሁሉም የራሱን ኡማ የሚያስታውስ የሚያስታውሰውን በዚህ አይነት ሸፋዓ አድርጎ ነቢዮቹም ሷሊሖቹም እንደዚሁ አላህ ስብሓነሁ ወተዓላ ለዚህ ለሸፋዓው እያጫቸው መላኢኮችም እንደዚህ ሸፋዓ ካደረጉ በኋላ ሰው ያላስታወሳቸው በጥፋታቸው የተነሳ ጀሀነም የገቡ አላህ ላያዘወትራቸው ግን የከተታቸው ማለት ነው። ሽርክ የለባቸው ሰዎች ሙዋሒን ናቸው። የተለያየ ሆኖ ወንጀል አለባቸው። አላህ ለአፍታ እንኳ አላህ ይጠብቀን። ይሄ ጀሀነም ነገር ከባድ ነው። ግን እነዚህ ሰዎች በሰሩት ወንጀል ይኸው ተፈርዶባቸው ከነ ተውሂዳቸው ጀሀነም ወርደዋል። ታዲያ እስከ ዘላለሙ እንደማይዘወትሩ ግልጽ ነው፣ ሽርክ ስለሌላቸው ግን ለአፍታ ጀሀነም እንኳን ውስጡ መግባት ወደ እሱ መቅረብ ቀላል የሚባል ነገር አይደለም። አላህ እንዲመራቸውና ለረዥም ቆይታ ውስጥ እዛ ውስጥ እንዳይቆዩ አሁኑን እንዲወጡ ብለው ሸፋዓ ያደርጋሉ ሙእሚኖቹ፣ መላኢኮቹ፣ ሙርሰሎቹ፣ ነቢዮቹ እነዚህ ሸፋዓ ያደርጋሉ። ማንም ትዝ ያላላቸው ግን ሰዎች ይቀራሉ አሁን አላህ ነው ሁሉን የሚያውቀው። ሁሉም ማስታወስ አይችሉም ሩሱሎቹ። ነቢዮቹ ሁሉም ማስታወስ አይችሉም። መላይኮቹ ሁሉም ማስታወስ አይችሉም። አላህ በረህመቱ ማንም ሸፋዓ ሳያደርግለት ከጀሃነም ውስጥም ያወጣዋል። ማንም ሸፋዓ ሳያደርግለት ተቀጥቶ ደግሞ ሰዓቱን ሳይጨርስ ተቀጥቶ እስከዚህ ድረስ ተብሏል፣ ተፈርዶበታል። ግን ቢራህመቲሂ አላህ ይቀንስለትና ከዛ ውስጥ ያወጣዋል። ሸፋዓ የተደረገላቸው ሲወጡ እሱ ሲቀር እዛ ውስጥ አሁን ሸፋዓ የተደረገለት ተደርጓል አይደለም። ፍጥረታት እኔ በሰጠውላችሁ እኔ በሰጠዋቸው እዝነት አዝነው ሙእሚኖቹ አላህ በሰጣቸው እዝነት ነው ያዘኑት። መላኢኮቹ አላህ በሰጣቸው እዝነት ነው ያዘኑት። ታዲያ ወለም ይብቀ ኢላ አርሐሙ ራሒሚን ከአዛኞች ሁሉ ከነሱ ሁሉ በእዝነት በበልጠው እኔ ነኝ እነዚህ አስታዋሽ ባይኖራቸውም እኔ ያለሁላቸው ብሎ አላህ ያወጣቸዋል። ምንም ምንም ወንጀለኛ ቢሆኑ ያው ተውሂዱ ስላላቸው እነዛም የወጡት ተውሂድ ሰበብ ሆኗቸው ነው። በሸፋዓ የወጡት እነዚህም የወጡት ተውሂድ ሰበብ ሆኗቸው ተውሂድ በተለይ ዳር አልአኸራ እንግዲህ ዱንያም አኸራም ሁለቱም በተውሂድ ረሕመት ነው። ተውሂድ እስካለ ድረስ ነው ሁለቱም አገር ያለ ሁለቱም እዚህ ዱንያ ላይ ረሕመት የሚገኘው ዝናብ የሚወርደው ቡቃያው የሚወጣው ተውሂድ እስካለ ድረስ ነው። ተውሂዱ ሙሉ ለሙሉ ሲጠፋ ዓለም ትጠፋለች። ይህ ሐዲስ ላይ የመጣ ነው። በተውሂዱ እስካለ ድረስ ብቻ ነው ዓለም የምትኖረው። እዛ እንግዲህ ተውሂዱ ሲጠፋ አውራ ትጠፋለች፣ ያው ቅያማ ይቆማል ማለት ነው። ይሄ የዱንያው ነው። የአኽራው ደግሞ ይብሳል። የአኽራው ደግሞ ይብሳል። እዛ ደግሞ ሁሉ ነገር የጀዛ ሀገር ስለሆነ የምንዳ ሀገር ስለሆነ የተውሂድ ምንዳ ብቻ ነው ያለው። የተውሂድ ምንዳ ብቻ ነው። ለመትረፍ ተውሂድ ብቻ ነው አማራጩ። ለመክሰር ደግሞ ከተውሂድ ማግለል ከባዱ ከባዱ ትልቁ የሚባለው ክስ እሱ ነው ማለት ነው። አላህ ይጠብቀና። ይህ ተውሂድ የሚባል ነገር እሱን መሸራረፍ ትልቅ ጥፋት ነው። ናም ወልአፍራጥ የሽፈዑን የሚለው አፍራጦች ማለት ቀብለል ብሉግ የሞቱ ልጆች ናቸው። ቀድማ ማነው ምንድን ነው የሚባል የወንጀል የሚወነጅሉበት እድሜ ላይ ሳይደርሱ ከአስራ አምስት ዓመት በታች እሕትላም ሳያዩ በታች ወይ ست عن قبل بلوغ سن الحيض የወር አበባ ከመምጣቱ በፊት የሞቱ ልጆች እነዚህ ሴቶችም ወንዶችም ከብሉግ በታች እንደው ከአቅማዳም ከምንለው በታች የሆነ እድሜ ላይ የሞቱ ፈረጦች ይባላሉ። እነዚህ እንግዲህ በተለይ ሶስት ልጅ የሞተበት ሰው በዚህ አይነት በጣም ከአላህ ዘንድ ሸፋዓቸው እንደሚበረታ ሐዲስ ላይ መጥቷል። ላ የሙቱ ሊሙስሊሚን ሰላሰቱ ሚን አልወለድ ሶስት ልጅ አይሞትም በአንድ ሰው ላይ ከልጆቹ ሶስት ልጅ አይሞትበትም። ፈየልጁ ናር እዛም እሳት አይገባም እኮ ኢላ ተሒለት አልቀስም አላህ የማለበትን እንጂ ብለዋል። አላህ የማለበት ምን ብሎ ነው? ወኢን ሚንኩም ኢላ ዋሪዱሃ ከእናንተ ውስጥ ማንም የለም ጀሃነምን የሚወርዳት ቢሆን እንጂ ብሏል። አላህ ስብሓነሁ ወተዓላ ይህንን እንግዲህ ሙሉ የተናገረበት ነው። ማንም በጀሃነም ጀርባ ላይ ሳያልፍ ጀነት የሚገባ የለም። ይሄ ሽራጥ የሚባለው ጀሃነም ከታች አለ፣ ከላዩ ላይ ስራጥ አለ። ከላዩ ላይ ጀሃነምን አልፎ ነው ሰው ወደ ጀነት የሚሄደው ማለት ነው። ጀሃነምን አልፎ ነው። እናም ይሄ ከላይ ማለፍ ካልሆነ በስተቀር ማለት ነው አንድ ሰው ሶስት ልጆቹን እሱ በህይወት እያለ ሷብር ሆኖ ወደ ቀብር ከሸኘ አላህ ስብሓንሁ ወተዓላ ይክሰዋል በዚህ በአንዲት ሪዋያ ላይ ይሄ ሚነል ወለድ ያለውን ለም የብልغ ልሒንሳ የወንጀል እድሜን ያልደረሱ የሆኑ ሶስት ልጆች ብሏል የወንጀል እድሜ የሚባለው እንግዲህ አስራ አምስት ዓመት ወይም ደግሞ ይሄ በአመት ስናስቀምጠውን እንጂ ከዛ በፊት የመድረስ ምልክቶች የምንላቸውን እንግዲህ ያልደረሱ ከሆነ ይሄ በዚህ እድሜ ክልል ላይ የሞቱ ልጆች እነዚህ ለወላጆቻቸው ሸፋ የሚያደርጉ ናቸው። አባት እናታቸውን ይዘው ወደ ጀነት የሚሄዱ ናቸው። ምኑ ካለ ነው? ይሄ ሁሉ ምኑ ካለ ተውሂዱ ካለ ሽርክ ካለ አበቃለት። ለምን ሺ ለምን አይሞትበትም? እንኳን አለም ሶስት ልጅ ማለት ነው። ሽርክ ካለ አበቃ ማለት ነው። እንዳለ እድል ተብሎ የተባለው ሁሉ ይቀራል። ሽርክ የሚባለው ነገር አደገኛ መቅሰፍት ነው። ፈኢን ቃለ ካለ አነ ላ ኡሽሪኩ ቢላሂ ሸይአን። እንግዲህ መትኑ ይቀጥላል። ኪታባችሁ ምን እያለን እኔ በአላህ ላይ ምንም አላጋራም፣ ሓሻ ወከላ ፈጽሞ ማለት ነው። ፈጽሞ እኔ ሽርክ የሚባል ነገር ፈጽሞ አልሰራም። ወላኪን نجر جن الالتجاء إلى الصالحين ود صالحوتشو متقات آه ليس بشرك شرك هيدا بلو بلهس فقل له بلو إذا كنت تقر أن الله حرم الشرك أنت متعرق قدك هنا الله شرك حرام من داد الرقى أعظم من تحريم الزنا ዝሙትን ሐራም ካደረገው በላይ ሽርክን ሐራም እንዳደረገ የምታረጋግጥ እንደሆነ ኢነ ሽርከ ለظልሙን ዐظይም አይደለ? እንደ ሽርክ ወንጀል የለም። ይሄ ቁርአን ላይ ነው ያለ። ሽርክ ከዚና የበለጠ ሐራም መሆኑን የምታቅ ከሆነ ሽርክ ከእስልምና የሚያስወጣ ነው። ዚና አንድ ሰው የፈለገ ያክል ቢሰራ ከእስልምና አያስወጣም። በየቀኑ ቢሰራ ምን ይባላል እንጂ ሰውየው ፋሲቅ ነው በሚሰራው በሆነ ዝሙት በሚሰራው በሆነ ይህን የመሰለ ሐራም ትልቅ ወንጀል ተዳፍሯል። ትልቅ ወንጀል ተዳፍሯል። ከባኤር ከሚባሉት ወንጀሎች ገብቷል። ነገር ግን ከእስልምና የሚያስወጣ አይደለም። ብዙ ሙስሊሞች ይሄ ችግር አለባቸው። ይሄ ችግር አለባቸው። ይህንን ለያይተው አያዩ እንደው ሰጋኢርና ከባኢርን አለመለየት ይሻላል። ከባኢርንና ከእስልምና የሚያስወጣውን ካለመለየት ማለት ነው። ከእስልምና የሚያስወጣውንና ከባኢርን መለየት በጣም አስፈላጊ ነው። ለምን ሰውየው ከባኢር እንኳ ቢዳፈር ከእስልምና እስካላስወጣው ድረስ ተስፋ አለ። ከእስልምና የሚያስወጣውና ከባኢሩን ካለየ ግን ይሄና ይሄ እኩል ነው ብሎ ካሰበ ያው መሳሳታችን አይቀርም። ይሄ ከሆነ ብሎ ያመዛዝና አንድ አንደኛውን ከፍረን እንደፈለግን ብንሆን ብሎ የሚል በጣም ብዙ ነው ያለው። ከፍረን እንደፈለግን ብንሆን ከፍረን እዚህ ጋር ኸምር በጠጣት ከእስልምና የሚያስወጣ ከሆነ ይላል። ራሱ እኮ ነው አይጠይቅም። ቢጠይቅ ይሻለው ነበረ። አንዳንድ ቀን እየጠጣ ተስፋውን ትንሽ በተውሂድ በኩል ያለችውን ተስፋ ይሞክር ነበር እድሉ ማለት ነው። ቢጠይቅ ይሻለዋል። ለጥፋት ራሱ አንዳንዴ ማወቅ ይጠቅማል። ለጥፋት ራሱ ማወቅ ይጠቅማል። ሰው እኮ ካወቀ ኬት እስኬት ይጎዳኛል የሚለውን ያውቃል። አንድ ጊዜ እንደዚህ ስለ ዒልም ስናወራ አንድ ሰው ጥሩ ስቲምባጥ ብልጭ አደረገ። ምን የሚል ነው? ፊርዓውን ሳሕሮችን በተመለከተ አላህ ስብሓነሁ ወተዓላ የፊርዓውን ሳሕሮች ነው እንደሰለሙ የሚናገረው። እዛ ጋር ጃሂሎቹ አይደለም የሰለሙት፣ ሳሕሮቹ ናቸው። ጥንቆላውን ሲሰሩ የነበሩ ለፊርዓውን በጥንቆላው ዙሪያ ላይ አብሽረኛ አለን፣ በቃ ጉድ እናደርገዋለን ሙሳን ከነ ሙዕጂዛው ዜሮ እናድርገዋለን ብለው ሲሕሩን በደንብ ጠንቅቀው የሚያውቁ ጎበዝ ጎበዝ የተባሉ ሳህሮች ናቸው የመጡት። የሰለሙት እነማን ናቸው? ሳህሮቹ ናቸው። ተራው ህዝብ አይደለም የሰለሙ ሳህሮቹ ናቸው። ለምን ሲባል ክፉ የሆነውንም ነገር እስከ መጨረሻ ጠንቅቆ ማወቅ ጥሩ ነው። ያንን ክፉ ያልሆነውን መንገድ ይዞ የሚመጣውን ሰው ክፉ እንዳልሆነ እንለይበታለን። እኛ ያለንበት ክፉ መሆኑን ከተረዳን በተቃራኒው ጎን ያለው ጥሩ መሆኑን እንረዳለን። ለዛ ነው ዑመር ብን ኸጣብ ረዲየላሁ ዐንሁ ምንም ባዶ ከመሆን እኮ ትንሽ ማወቅ ይሻላል ነው። የሆነች እውቀት የምትባል ነገር ትሻላለች። ምን ብለዋል ዑመር ብን ኸጣብ ረዲየላሁ ዐንሁ ኢነማ ቱንቀዱ ዑራ ልእስላም ዑርወተን ዑርዋ የእስልምና ግመድ አንድ በአንድ የሚበጣጠሰው ኢዛ ነሸአ ፊ ልእስላም መን ላ ያዕሪፉ ልጃሂልያ ጃሂልያን የማያቅ እስልምና ውስጥ ሲያድግ ነው። እስልምና ውስጥ ሲያድግ ነው። ምሳሌ ሁላችሁም በሚገባችሁ ላምጣላችሁ። ምሳሌ ሁላችንም በሚገባን በደንብ ረጋጭ የሆነ መንግስት ያሳለፈ ሰው ዲሞክራሲ ሲመጣ የሆነች መብት ሲመጣ በጣም በቃ ደስተኛ ይሆናል። መብት በመብት የሆነበት ሀገር ላይ አንድ ሰው ቢያድግ ከዛም የሆነ መብት የሚሰጥ የሆነ አዲስ ፓርቲ ቢተካካ ለሱ ምንም አይደለም። ለምን? መጀመሪያም መብት አለ፣ አሁንም መብት አለ። በጣም ጨፍጫፊ፣ ገዳይ፣ አሳሪ ሁሉን ነገር የሚያደርግ ሁሉን መጥፎ የሚባል የሚያደርግ ይሄኛው ለምንድን ነው ሲመጣ ሰዎች እንደዚህ ምንም በማያገባቸው ፖለቲከኛ ያልሆኑ ሰዎች ሁሉ ለምን ነው ደስ የሚላቸው ተብሎ ሲባል ልዩነቱን ስለሚያውቁት መላ ያዕሪፉ ልጃሂልያ ላ ያዕሪፉ ልእስላም ልክ እንደዚሁ የጃሂልያውን እዛ ጋ ያለውን ጃሂልያ የማይረዳ ያንን ጨለማ፣ ያንን ኮተት፣ ያን ትብታብ፣ ያንን መጥፎ ልማት ያልተረዳ ሰው ተውሂዱም ሲነገረው ያው ድንዝ ነው ላይ ተነበ ንቃት የለውም። አልሙሂም ይሄ ሁለቱን ነገር ጠንቅቆ መረዳት አስፈላጊ ነው። ከባኢሩን ከሽርኩ ለይቶ መረዳት ይጠቅማል። አንዲቱ ሴት አላህ ስብሓንሁ ወተዓላ ዝሙት ስታደርግ እድሜዋን የፈጀች በአንዲት ነገር ሰበብ አላህ ራሕመቱን ያደረገላት አለች አይደለም ውሃ በማጠጣቷ ለውሻ ለውሻ ውሃ ማጠጣት ለዚህች ሴት የመማሪያ ሰበብ የሆናት መሰረታዊ የሆነ ነገር ስላላት እሱ ምንድን ነው መሰረታዊው ነገር ሽርክ የሚባል ነገር የለባት። ዝሙት ላይ ህይወቷ አልፏል። ብዙ አመት ዝሙት ላይ ነው ያለፈ። ነገር ግን ይሄ ሁሉ ሲሆን ምን ታውቃለች ማለት ነው? ጌታዋ ፈጣሪዋ ከሱ ውጪ የሚመለክ የሆነ አምላክ በእውነት እንደሌለ በባጥል ነው እንጂ ሰዎች የሚያመልኩት በእውነት እሱ አላህ ብቻ እንደሚመለክ ይህንን ታውቃለች ማለት ነው። ይሄ መሰረታዊ ነገር ላይ ነው የሆነ ነገር ሲሰራ ምን የሚመጣው ነጥብ የሚያስገኘው ልክ ውሃ እንዳጠጣችሁ ማለት ነው። ከዚህ ውጭ ተኩኖ ግን ነብይ ብታጠጣ ዋጋ የለውም። እንኳን አለም ውሻ ሽርክ አለ። ተቃራኒውን ማየት ይቻላል። አቡ ጣሊብ ማንን ሲያጠጣ ሲያበላ ኖሯል? ነቢ መሐመድን ዓለይሂ ሰላቱ ወሰላም። እሳቸውን የመሰለ ውሻና ነብይ ምን ይገናኛል? ተጠቀመ ወይ አቡ ጣሊብ ተጠቀመ? እነ አቡላሀብ ነብዩ ሲወለዱ <clears throat> ያንተ ወንድምህ ልጅ ተወልዶለታል ብላ ስትል የእሱም ባሪያውን ሑር ብሏል እኮ በኋላ ላይ ነቢዩን አለይሂ ሰላቱ ወሰላም አዛ ቢያደርጋቸውም የእሱም ባሪያውን ነጻ እስከማድረግ ደርሷል። ተጠቀመ ወይ ይሄ ሰው ተብሎ ሲባል በል እንደውም ስለ ክስረቱ ነው ቁርአን የሚናገረው ምን ስለሆነ መነሻው ይሄ ሰው ወይም መሰረቱ ሽርክ ነው፣ ሙሽሪክ ነው። ስለዚህ ይሄንን ጠንቅቆ ማወቅ ያስፈልጋል። ሽርኩ ምንድን ከባኢሩ ምንድነው ነው? ሰጋኢሩ ምንድን ተውሂዱ በምን ይበላሻል? በምን ይደፈርሳል? በምን ይፈራርሳል? በምን እንከን ከላዩ ላይ ይገኛል? የአንድ ሰው ተውሂድ ላይ ይህም በደንብ አድርጎ ማወቅ ያስፈልጋል። አለበለዚያ ይኸው እንግዲህ አሁን እያነሳናቸው እንዳሉ ሹብሃዎች ሹብሃ ይወድቅብናል። ይህ ሰው አሁን ምን እያለ ነው? እዚህ ጋር አነ ላ ኡሽሪኩ ቢላሂ ሸይአን ሐሻ ወከላ፣ እኔ ፈጽሞ ሽርክ የሚባል ነገር አልሰራም አለ። እሺ ላኪን ለልትጃ ኢለ ሳሊሒን፣ ነገር ግን ወደ ሳሊሖቹ ኢልትጃ ማድረግ እነሱን ወደ እነሱ መጠጋት ድረሱልኝ ብዬ ብላቸው ብለምናቸው ለይሰ ቢሽርክ ሽርክ አይደለም ማለት ጉድ እኮ ነው የምናገረው። አያቸው እና ለዚህ ሰው ይኸው ይህንን ሹብሃ ያመጣል ምን መልስ ትሰጣለህ እያሉ ነው ሼክ ፈቁል በል ኢዛ ኩንተ ቱቂሩ አን ላህ ሐረመ ሽርከ አዕظመ ሚን ታሕሪም ዚና አላህ ዝሙትን ሐራም ካደረገው በላይ ሽርክን ሐራም እንዳደረገ ካረጋገጥክ ወቱቂሩ አን ላህ ላ የግፊሩሁ ان الله لا يغفر ان يشرك به ስላለ አላህ እንደማይምረው ካረጋገጥክ ፈማ ሀዘ ልአምር አለዚ ሐረመሁ ላህ አላህ ሐራም ያደረገው ይህ ጉዳይ ምንድን ነው ሽርክ ምንድን ነው? ወዘከረ አነሁ ላ የግፊሩሁ አልምረውም ብሎ ያለው ይህ ጉዳይ ምንድን ነው ብለህ ጠይቀው። ፈኢነሁ ላ የድሪ ይህንን ስትለው አያውቅም። በቃ ይሄ ሰው እርግጠኛ ናቸው ሸኹ እንደማያውቅ። ለምን የጠየቁት ጥያቄ እንደማያውቅ ነው የሚያሳየው። ምን ብሎ ነው ያለው? ወደ ሳሊሖቹ የምናደርገው ኢልቲጃ ሽርክ አይደለም እያለ ስለዚህ ሽርክ ራሱ ምንድን ነው ብለህ ጠይቀው። እርግጠኛ ነኝ አያውቁም እያሉ ነው። ፈኢነሁ ላ የድሪ እያሉ ፈቁል ለሁ በል ከይፈ ቱበሪኡ ነፍሰከ ሚነ ሽርክ እንዴት ብለህ ነፍስህን ከሽርክ እኔ ሽርክ የሚባል ነገር የለብኝም ብለህ ትላለህ። ወአንተ ላ ተዕሪፉሁ አንተ ማታቀው ስትሆን ሽርክን አታቀው እኔ ሙሽሪክ አይደለሁም ብለህ ደግሞ የምትሟገተው እንዴት ነው? አም ወይስ ከይፈ ዩሐሪሙ ላሁ ዐለይከ ሃዛ الله سبحانه وتعالى يهن النجر انديت حرام يا درقوال ويذكر انه لا يغفره انديتس اندم ما يمرو ينقرال ولا تسأل عنه ولا تعرف سلسوات تطيق مالت سلسوات توقم أتظن أن الله يحرمه ولا يبينه لنا الله سبحانه وتعالى شرك من بالو النجر حرام أدرقوت لن يا يما يقلت اللن يمس لها الويل ወይስ ሽርክ የሚባለው ነገር ሐራም አድርጌዋለሁ ብሎ አላህ ሳይገልጸው ነው ያለፈው ሽርክ የሚባለው ብለህ እነዚህን ጥያቄዎች አነባብርበት ነው። ፈኢን ቃለ ካለ አሽርኩ ዒባደቱ ልአስናም ሽርክማ ጣዖት ማምለክ ነው ብሎ ካለ ወናሕኑ እኛ ደግሞ ላናዕቡዱ ልአስናም ጣዖት አናመልክ እኛ እያመለክን ያለ ነው ሰው ነው ብሎ ካለ ፈቁል ለሁ ማ ማዕና ዒባደቱ ልአስናም طاوات مملكة السشي من ترقم من دنه بلو أتظن أنهم يعتقدون الناس اعتقاد ما يرقوا يمسلوها لأن الذي طاوات ما يملك سوج أن تلك الأخشاب النزاع انجتوج ولا حجار النزاع دنقاوج تخلق يفتر علو بلو يميلوا يمسلها وترزق يرزق علو بلو يميلوا يمسلها وتدبر أمر من دعاها የለመናቸውን ሰው ጉዳይ ያስተናብራሉ ብሎ ያለ ይመስልሃል እንደዛ ጣዖት የሚያመልከው ሰው ፈሃዛ ይህ ዩከዚቡሁ ልቁርአን እንዲህ ብለህ የምትል ከሆነ ሩቡያን ይከዳሉ ብለህ የምታስብ ከሆነ ይሄ ቁርአን ያስዋሻሃል። ዩከዚቡሁ ልቁርአን ይህን አቋም ቁርአን ያስዋሸዋል። ከማ ፊ ቀውሊህ ተዓላ አላህ እንዳለው ቁል መን የርዙቁኩም ሚነ ሰማይ ወልአርድ ይሄ ከዚህ በፊት ያነሳ ነው አያ ከሰማይና ከምድር እናንተን የሚረዝቃችሁ ማን ነው በላቸው ሳይቁሉን አላህ አላህ ነው ብለው ይላሉ ነው ይሄ እንግዲህ በዚህ አይነት ይመለሳል ነው እንጨርሰዋል ኢንሻአላህ እንግዲህ ከይፈ ቱበሪኡ ነፍሰከ ሚነ ሽርክ ወአንተ ላ ተዕሪፉ ሽርክን አንተ ሳታውቀው እንዴት እኔ ከሽርክ የጠራሁ ነኝ ትላለህ? ራስን ከማጥራት በፊት እኮ መጥራት ነው የሚቀደመው። መጀመሪያ ሳይጸዳ ሰውየው ራሱን ቢያጽዳዳ ምን ዋጋ አለው? ራሱን የጠራሁ ነኝ የጠራሁ ነኝ ከማለት መጀመሪያ ጠርቶ መገኘት ነው። አም ከይፈ ዩሐሪሙ ላሁ ዐለይከ ሃዛ ويس انديت الله بانت لا يهن نجر حرام على ارغوت ويذكر انه لا يغفره عندما يمروا يتناجر ولا تسالوا عنه ولا تعرفه سلزي ساتطيقنا ساتطوق انديت تقيال اتظن ان الله يحرمه ولا يبينه لنا الله سبحانه وتعالى حرام ارغوت لن ما يقلصلن يمسلها لنا يا جرم فان قال قال الشرك عباده الاصنام شرك مالت مات اوت مملك نقولوا قال ወነሕኑ ላ ናዕቡዱ ልአስናም እኛ ደግሞ ጣዖታት አናመልክም ብሎ ካለ ፈቁል ለሁ ማ ማዕና ዒባደቱ ልአስናም ራሱ አስናምን ጣዖታትን ማምለክ ማለት ምን ማለት ነው أتظن أنهم يعتقدون أن تلك الأخشاب والأحجار تخلق እነዛ ድንጋዮች እንጨቶች ይፈጥራሉ እያሉ ይመስልሃል ይረዝቃሉ እያሉ ይመስላል የመካ ሙሽኮች ይፈጥራሉ እንደማይሉ ይረዝቃሉ እንደማይሉ ይህንን ከዚህ በፊት አልፏል ሩቡብያ ላይ አላህ ይፈጥራል በሚለው ይረዝቃል ዓለምን ያስተናብራል በሚለው ምንም አይነት ነቀፌታ የሚሆን ችግር እንደሌለባቸው አልፏል ፈኢን ቃለ ካለህ ደግሞ ሁወ መን ቀሰደ ኸሸበተን ሽርክማ እንጨትን የሚቀስድ አው ሐጀረን ወይም ድንጋይን የሚፈልግ አው ቡንየተን ዓላ ቀብሪን وي قبر لي يتجنبان نجر ضريح مالتي أو غيره وإم ليلا وتالي يتجنبان اه، نجر أو غيره بلندما ويدما ليلا نجر يميك أسد يدعون ذلك يعني نجر يلمنوس يهونون ويذبحون له بس يميردوس يهونون بس أين تميك أسد سوت ميفلقوا سوت ويقولون إنه يقربنا إلى الله زلفى ይህን ነገር እየተገበሩለት ደግሞ እያረዱለት እየሰገዱለት እሱን እየለመኑት ወደ አላህ ያቀርበናል ብለው የሚሉ ናቸው ወየድፈዑ ላሁ ዓና ቢበረከቲህ ወየድፈዑ ላሁ አላህ ይመልስልናል ዓና ከኛ ላይ ችግሮችን ቢበረከቲህ በዚህ ነገር በረካ አው ዩዕጢና ቢበረከቲህ ወይ ደግሞ በሱ በረካ በዚህ ነገር በረካ አላህ ይሰጠናል የሚሉ ይሄ ነው ብሎ ካለ ፈቁል ሰደቅተ አሁን እውነት ተናገርክ በለው አሁን እውነት መጥቷል። ወሃዛ ከዛ ምን ትለዋለ? የሃዛ ይሄ ሁወ ፊዕሉኩም ዒንደ ልአሕጃሪ ወለአብንያ አለቲ ዐለ ልቁቡር ቀብሮች ዘንድ ያለ ድንጋዮችና ግንባታዎች አብንያ ግንባታዎች እነዚህ ዶሪህ እየተባሉ እንደ ቁባ የሚሰሩ አካባቢ ላይ የምትሰሩት ይሄንን ነው። ወገይሪሃ ሌላም ሌላም ቦታ ላይ የምትሰሩት ይሄንን ነው በለው። هذا ይህ ይሄ እንደዚህ ብሎ የመለሰው አቀራ አረጋግጧል አነ ፊዕለሁም هذا هو عبادة الأصنام ይሄ ፊዕላቸው ተግባራቸው ጣዖት ማምለክ እሱ እንደሆነ አረጋግጧል فهو المطلوب የሚፈለገውም እንዲገባው ነው ይኸው ነው መጥሉቡ የሚፈለገው ይኸው ነው ነው እንግዲህ ሽርክ ላይ ያሉ ሰዎች የሚያመጡት ሹብሃዎችን በተመለከተ አንድ ሁለት ብለን አይተናቸዋል። ግማሹ ከዚህ በፊት ታልፏል። የተወሰኑት ሹብሃዎች ዛሬ ላይ ደግሞ እያየ ነው። ይሄንን ይሄ እንግዲህ ቀላል የሚባል ነው ካየናቸው ማለት ሌሎቹ ወአረፍተ ወአረፍተ እያለ ብዙ አረፍተ ነገሮችን አንድ ላይ አቆራኝቶ የመጣ ነው። ይሄ ግን እዛው መልስ እየተሰጠበት የተሄደ ስለሆነ ግልጽ ነው ብዬ አስባለሁ። ويقال له أيضا بدقامي إن لو الذي سونه قولك الشرك عبادة الأصنام شرك مالت أوت مملكنا بله لالكو هل مرادك أن الشرك مخصوص بهذا شرك مالت أوت مملك بتشا نو بله እየፈሰስክ ነው ወይ እየነጠልክ ነው ወይ ብለን እንጠይቀዋለን። ወአነ ልኢዕትማድ ዐለ ሳሊሒን ሳሊሖቹ ላይ መደገፍ ወዱዓአሁም እነሱን መለመን ላ የድኹሉ ፊ ዛሊክ ሽርክ ውስጥ አይገባም ጥያቄ ነው። ከዛ ምን እንላለን? ፈሃዛ የሩድሁ ይህ ደግሞ ይመልሰዋል ማ ዘከረ አላሁ ፊ ኪታብህ الله قرآن لا يتكسو من كفر من تعلق على الملائكة بملائكة شلية تلتلن أو عيسى وإم عيسى لية تلتلن أو الصالحين وإم صالح شلية تلتلن الله يا كفرنا القرآن عيسى يا ملكوتن مرجم يا ملكوتن الله كافر وشنا شوية لنا القرآن لي ሌሎችንም ሳሊሖችን ያመለኩትን እነ ላትን ያመለኩትን አላህ አክፍሯል ቁርአን ላይ ፈላ ቡደ ስለዚህ ያን አያዎች ስታመጣ ቅሮት የለም አን ዩቅረ ለከ أن من أشرك في عبادة الله أحدا من الصالحين فهو الشرك المذكور في القرآن قرآن لن يتتكسوا الشرك كصالح وجوز عند مملك من دهنا مع الرقاقة أي كريم فهذا هو المطلوب كان رقاقة مفلقوا على ما تساكتوا المالت وسر المسألة يزي مسألة مستر أنه إذا قال أنا لا أشرك بالله እኔ በአላህ አላጋራም የሚል ሙሽሪክ ካገኘህ ቀብር ጋር ይመላለሳል፣ ለቀብር ይሰግዳል፣ ጠዋፍ ያደርጋል። የአላህ ቤት ላይ የታዘዘውን ጠዋፍ ለሰው ነው የሚያደርገው። ስጁድ ሊያደርግ ይችላል ቀብር ላይ፣ ለቀብር ያርዳል፣ ስለት ይዞ ይሄዳል። ይሄ ሁሉ እያደረገ እኔ ሽርክ አላደርግም የሚል ከሆነ ፈቁል ለሁ ወመ ሽርኩ ቢላህ። መጀመሪያ ጥያቄ ይሄ ሽርክ ማለት ምን ማለት ነው? በአላህ ላይ ማጋራት ማለት ምን ማለት ነው? ፈሲርሁ ሊ ተርጉም ለእኔ ብለህ ጠይቀው። ፈኢን ቃል ካለ ሁወ ዒባደቱ ልአስናም ይሄ ሲሩ ልመስአላ እያለ የቅድሙን እያሳጠረልን ያመጣ አይ ጣዖት ማምለክ ነው። እንደዚህ የሆነ የኮከብ ምልክት ያለው ነገር ማምለክ፣ የሆነ የሰው ምልክት ያለው ነገር ማምለክ፣ ጥጃ የሚመስል ነገር ማምለክ እንዲህ ብሎ ካለ ራሱን እስቲ ዒባደቱ አስላም የሚለውን ተርጉመው በለው። እንግዲህ ሲጀመር ዒባደቱል አስናም ላይ የነበሩ ሙሽኮች እንደነበሩ አላህ ተናግሯል። በሌላም ዘርፍ ላይ የነበሩ ሙሽሪኮች እንደነበሩ፣ ሳሊሖችን የሚያመልኩ እንደነበሩ፣ እነዚህን የተቀራረጹ የሆኑ ቅርጾችን ሲያመልኩ የነበሩ አሉ። ታዲያ እነዚህም ብቻ ሙሽሪክ አድርጎ ሌሎቹን ለመተው ከፈለገ እስቲ ይሄንንም እስቲ ፈስረው መጀመሪያ ዒባደቱል አስናምንም ፈስረው በለው ነው ፈሲር ሃሊ ፈኢን ቃለ አነ ላ አዕቡዱ ኢላላህ እኔ ከአላህ ውጭ እኮ ሌላ አላመልክም ካለ ፈቁል ማ ማዕና ዒባደቱላህ አላህን ማምለክ ማለትስ ምን ማለት ነው ፈሲር ሃሊ ይህንንም ተርጉም በለው ፈኢን ፈሰረሃ ቢማ በየነሁ ልቁርአን ቁርአን በገለጸው መልኩ አላህን ስብሓነሁ ወተዓላ በብቸኝነት ማምለክ ማለት ዒባዳን በአጠቃላይ አምልኮ የተባለን ነገር በአጠቃላይ ለአላህ ብቻ ማድረግ ነው፣ ከአላህ ውጭ ለማንም አለማድረግ ነው። እንዲህ ብሎ ካለ ፈሁወል መጥሉብ የሚፈልገው ነው። ወኢን ለም ያዕሪፉ ይህንን የማያውቅ ከሆነ ደግሞ ፈከይፈ የደዒ ሸይአን ወሁወ ላ ያዕሪፉሁ አንድን ነገር ሳያውቀው እንዴት ይሞግታል? ይሄ እንግዲህ ሌላ ወቀሳም ያስፈልገዋል ማለት ነው። ሳያውቅ አወቅኩ የሚል ፈኢን ፈሰረ ዛሊከ ቢገይሪ ማዕናህ ያለ ማዕናው ደግሞ ከዚህ ውጭ አውጥቶ የሚፈስር ከሆነ በየንተ ለሁ አልአያት አልዋዲሓት ፊ ማዕና ሽርክ ቢላህ በአላህ ላይ ማጋራት በተመለከተ ይህንን እያብራሩ የመጡ ግልጽ የሆኑ አያዎችን ዋዲሓት አላቸው። ግልጽ የሆኑ አያዎችን ትገልጽለታለህ፣ ትነግረዋለህ። ወዒባደት አውሳን ከአላህ ውጭ የሚመለኩ የሆኑ ነገሮችን በማምለክ ዙሪያ የመጡ አያዎችን ትገልጽለታለህ። ወአነ አለዚ የፍዓሉነሁ ይሄ እነሱ በየቀብሩ ላይ የሚሰሩት ፊ ሀዘ ዘማን በዚህ ዘመን ቢዐይኒሂ ራሱ ዛቱ ሽርክ እንደሆነ ራሱ ሽርክ እንደሆነ ታስረደዋለህ። ቁርአን እያጣቀስክ ማለት ነው። ወአነ ዒባደተ ላሂ ወሕዳ አላህን በብቸኝነት ማምለክ ላ ሸሪከ ለህ ሂየ ለቲ ዩንኪሩነ ዐለይና በተውሒድ ሰዎች ላይ በእኛ ላይ የሚያወግዙት እሱ እንደሆነ አላህን በብቸኝነት መመለክ እንደሆነ ወየሲሑነ ፊህ ለምን ይህ ተባለ እያሉ የሚጮሁበትም ሳሐ ማለት ጮኸ ማለት ወየሲሑነ ፊህ ከማ ሳሐ ኢኽዋኑሁም ወንድሞቻቸው ሙሽሪኮች እንደ ጮሁት ሐይቱ ቃሉ ባሉ ጊዜ ምን አጀዐለል አሊሀተ ኢላሃን ዋሂዳ ኢላሃን ዋሂዳ ሙሐመድ አለይሂ ሰላቱ ወሰላም አማልክትን በአጠቃላይ ተዉና አንድ አምላክ አምልኩ እያለ ይለናል እንዴ ብለው እንደ ጮሁት ኢነ ሀዛ ለሸይኡን ዑጃብ ይህ ድንቅ ነው፣ በጣም የሚደንቅ ነው ብለው እንዳሉት ቢጤ ዛሬም ወንድሞቻቸው ይህንኑ ነው እየጮሁ ያሉት እንግዲህ ሽርክ የሚባለው ነገር ከላይ በተደጋጋሚ እንዳለፈው ከአላህ ስብሓንሁ ወተዓላ መብት ከሆኑ ነገሮች ዒባዳ የምንላቸው ናቸው የአላህ መብቶች። አላህ እንግዲህ በግዞት በተመላኪነት እሱ ብቻ የሚነጠል የሆነ ጌታ ሆኖ ሲያበቃ ከአላህ ውጭ ያሉ አካላትን ለነሱ የዒባዳ ክፍልን መስጠት ሰላትን፣ ጾምን፣ መለገስን፣ መፍራትን፣ መከጀልን መተናነስን፣ መዋደቅን፣ ሩኩዑን፣ ስጁድን፣ መመካትን፣ መመጀንን፣ ድረሱልኝ ማለትን፣ ጠብቁኝ ማለትን እነዚህ ሁሉ ነገሮች በአጠቃላይ ከአላህ ውጪ ላለ አካል ማረድን፣ መሳልን ጨምሮ ሁሉንም የዒባዳ ክፍሎች ከአላህ ውጭ ላሉ አካላት ማድረግ ይሄ ነው ሽርክ የሚባለው ፊል ዒባዳ ያለው ማለት ነው። ዋናው ሽርክ ይሄ ነው። ሽርክ የሚባለው በሶስቱም ነገሮች ውስጥ ያለ ቢሆንም በሩቡብያውም በኡሉህያውም በአስማው ሲፋት ውስጥም ያለ ቢሆንም ነገር ግን አብዛኛው ጊዜ የሚከሰተው ሽርክ ይሄ ነው። አላሁ ስብሓነሁ ወተዓላ የሰው ልጆችን እሱም በብቸኝነት እንዲያመልኩት አዟል። ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲን ስራን ለሱ ጥርት አድርገው ዒባዳን ለሱ ጥርት አድርገው አላህን እንዲያመልኩ ቢሆን እንጂ የሰው ልጆች አልታዘዙም። አላህ ያዘዛቸው በዚህ ነው። አላህ አምልኩኝ ብቻ አላለም። ወማ ኡሚሩ ኢላ ሊያዕቡዱ ላሃ ሙክሊሲነ ለሁ ዲን ለሱ ስራን ጥርት አድርገው እንዲያመልኩት ቢሆን እንጂ አልታዘዙም ነው። እንግዲህ አላህ ማምለክን ብቻ አይደለም የሚያዘዘው ማጥራትን፣ አላህን በብቸኝነት ማጥራትን፣ እሱን አላህን ብቻ ነጥሎ ማምለክን ይህንን ነው ያዘዘው። ስለዚህ አሁን የሚከስሩ ሰዎች ብዙ ናቸው። አንደኛ አላህን ፈጽሞ የማያመልኩ አሉ። አምልኮ የሚባል ነገር ጭራሽ የማያመልኩና የራሳቸው የስሜታቸው ተከታዮች አሉ። ዝንባሌያቸው ወዳዘዛቸው የሚሄዱ እነዚህ አምላክ አላጡም። በነገራችን ላይ እያመለኩ ነው ያሉት። እነሱ አምላክ የሚባል ነገር የለኝም፣ እኔ ንጹህ ሰው ነኝ፣ እኔ በቃ እኔ ምንድነኛ ነው የሚሉት? ሑር ነኝ፣ ነፃ ነኝ ነው የሚሉት። ነፃ ነኝ ቢሉም ዑለማዎቹ ምን እንደሚሉት ቢጤ ነው ማንም ነፃ የሚባል የለም ይላሉ እዚህ መሬት ላይ ነፃ የሚባል ነገር የለም። ነፃ ነኝ የሚለው ሁላ ነፃ አይደለም መስሎት ነው። ነፃ ነኝ የሚባል የለም። ወይ አላህን የሚያመልክ ነው ያለው፣ ወይ ሸይጣን የሚያመልክ ነው ያለው። ሁለት group ነው እንጂ ሶስተኛም የለም ሲጀመር። ሙናፊቁን ብትለው ሸይጣን ነው እያመለከ ያለው መስሎት፣ እሱ ሶስተኛ group መስሎት እንደዚህ ወዲያ አንዴ ወዲህ አንዴ ወዲያ ይሆናል እንጂ ይላል እንጂ ሁለት group ነው ያለው ህዝቡ ሸይጣን ወህዝቡላህ የአላህ ሰዎች አሉ፣ የሸይጣን ሰዎች አሉ። ስለዚህ ከአላህ መንገድ የወጣ በአጠቃላይ የሸይጣን መስመር ውስጥ ነው የገባው። ሸይጣን ባይሆን ብዙ መስመሮች አሉት። ولا تتبعوا السبيل ሳይሆን ولا تتبعوا السبل መንገዶችን አትከተሉ። መንገዶች ነው የሚዘረጋው ሸይጣን የሚፈልገው እዛ ጋ target ኡ አንድ ነገር ነው። ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር የእሱን ህዝቦቹን ህዝብ ህዝብ እያደረገ የሚጠራው የጀሃነም እሳት ባለቤት እንዲሆኑ ነው። እዛ የጀሃነም ማገዶ ውስጥ ይከታቸው። ግን እንዴት ነው ሸይጣን የሚያመጣቸው ከተባለ በአንድ መንገድ አያፈሳቸው። ግማሱ ዒሳን አምልኮ ነው ሽርክ የሚፈጽመው፣ ግማሹ ነቢ ሙሐመድን አምልኮ ነው ሽርክ የሚፈጽመው፣ ግማሹ ጅብሪልን አምልኮ ነው ሽርክ የሚፈጽመው። ግማሹ የዒሳን እናት አምልኮ ነው ሽርክ የሚፈጽመው። ግማሹ ቀብር አምልኮ ነው ሽርክ የሚፈጽመው። ግማሹ እንጨት አምልኮ ነው ሽርክ የሚፈጽመው። እንዲህ እያለ ብዙ ነው። ግማሹ ደግሞ ሃይማኖት የሚባል ነገር አይሰራም እያለ ነው ኩፍር ውስጥ የሚገባው ማለት ነው። ስለዚህ ይሄ የኩፍር የሽርክ መንገዶች በጣም እጅግ የሰፉ ስለሆኑ ሽርክን፣ ኩፍርን በአንድ ነገር ላይ ብቻ ማንጠልጠል የመጨረሻ ሸሪዓን አለመረዳት ነው። ጭራሽ ሸሪዓውን ከምንም ምን አስሊሂ ወፍሩዒሂ ሸሪዓን አለማወቅ ነው። ሸሪዓን ከነ መሰረቱ ከነ ክፍሉ ከነ ቅርንጫፉ አለማወቅን ነው የሚያሳየው። ይሄ ሽርክን የሆነ ሽርክ ሲባል እዚህ ጋር የሆነ መስቀል ማንጠልጠል ብቻ ምናምን እንዲህ አድርጎ ማሰብ የመጨረሻ የዘቀጠ ከእስልምና መጨረሻ ያለን እውቀት ድክም ያለ መሆኑን ነው የሚያሳየው ማለት ነው። አልሙሂም ለዚህ ነው እነዚህ ሙሽኮች ምናምን የተውሒድ ራኢሓ ያለው ኪታብም ስለማይቀሩም ስለማይቀራላቸውም ቁርአኑንም በትኩረት ስለማያዩትም ቁርአን ዝም ብሎ ለፍዘል ቁርአን ሊያበሩ ይችላሉ። የተለያዩ የሆኑ ስለ ሽርክ የሚያወራውን አዎ ጣዖት ማምለክ ነው ብሎ ይዘላል። የሱ የሱ ሽርክ ሽርክ አይመስለውም። የሱ ሽርክ ሽርክ አይመስለውም። ይሄ እንግዲህ የአወሳሰድም ችግር ማለት ነው። የሚማሩበትም ሰው ችግር የሚማሩበትም ሰው ችግር እሱም እዛው ላይ ያለ ሰው ነው የሚሆነው። በዚህ አይነት እንግዲህ ብዙ ሽርኮችን ሁሉ ተሸክመው ሲያበቃ ምንም ሳይመስላቸው የሚሄዱ ሰዎች አሉና በጣም ጥንቃቄ ያስፈልጋል። ይሄ የተውሒድ ጉዳይ ወላሂ ሰው በገባው ቁጥር ይጨነቃል። ለዚህ ነው አንቢያዎቹ ከዚህ በፊት ያው እንግዲህ በየደርሱ ላይ ነው ይህንን የምናስታውሰው። አንቢያዎቹ ስለ ተውሒድ ከማንም በላይ ይጨነቃሉ። ለምን ሲባል ከማንም በላይ የገባቸው እነሱ ከማንም በላይ የገባቸው እነሱ ነው ያወቀም ጨነቀው ያወቀ ነው የሚጨንቀው እንጂ ያላወቀማ በቃ ለሱ ምንም በቃ መስቀል አላሰራም። ስለዚህ ምንድን ነው እሱ በጣም በቃ በጣም ሙዋሂድ ነው። የፈለገውን ቢያደርግ ማለት ነው። የፈለገውን ቢያደርግ ራሱን እንደ ሙዋሂድ ነው የሚቆጥረውና እነዚህ ነገሮች አሁን ያነሳናቸው ነጥቦች አብዛኛው የምትለው ሰው ላይ ሊገኙ የሚችሉ ችግሮች ናቸው። ይህን ጠንቅቆ ማወቅ ያስፈልጋል። ሽርክ ምንድን ነው? ተውሂድ ምንድን ነው? ዒባደቱል አስናም ብቻ ነው ወይ ሽርክ? ሲጀመር ጣዖት የሚያመልክ ሰው እኮ ጣዖቱን ሲያመልክ ራሱ ይሄ እንጨቱ ምናምን ብሎ እኮ አይደለም ከእንጨቱ ጀርባ በኢብራሂም ዓለይሂ ሰላቱ ወሰላም ዘመን ኮከብ የተሳለ እንደዚህ ኮከብ እሱ ነበረ የሚመለከው። ለዛ ነው ወደ ኮከብ ተመልክተው ፈነظረ ነظረተን ፊ ኑጁም ወደ ከዋክብቱ መልከታን ተመለከተ ኢብራሂም ፈቃለ ኢኒ ሰቂም እኔ ታምም ያለሁ ብሎ አለ ኢኒ ሰቂም ኮኮብ ለምንድን ነው ያዩት? ኢብራሂም የሚያምኑ ሰዎቹ በኮኮብ ነው። ጣዖቱን ትተው የሆነ መሰብሰቢያ ቦታቸው ላይ ሲሄዱ የዒዳቸው ቀን ኢብራሂም عليه الصلاة والسلام ወደ ኮኮብ ተመለከቱ። ወደ ኮኮብ ተመልክተው ኢኒ ሰቂም እኔ እታምማለሁ። እነሱ በምን ስለሚያምኑ በኮኮብ ስለሚያምኑ እንዲህ ብሏቸው ነው አታሏቸው የቀሩ አይደለም። ኢብራሂም ዓለይሂ ሰላቱ ወሰላም እነዚህ ኮኮብ ቅርጽ አድርገው እንደዚህ አስቀምጠው ለኮከብ ሲሰግዱ ምን ሲሉ የነበሩት የኢብራሂም ሰዎች ወይም ህዝቦች አላህ ፈጣሪ እንደሆነ ሙሉ ለሙሉ አልከዱ። ፈጣሪው አላህ መሆኑን ያውቃሉ። ኮከቡን ሙጀረድ ኮከብ ስለሆነ ብቻ አይደለም። ከኮከቡ እኮ ጀርባ የሚያናግራቸው ሸይጣን ነበረ። የተለያዩ የሆኑ አሳሮች ላይ እንደመጣው እነሱ ሲያናግሩት ኮከብ እዚህ ጋር የተቀረጸው ኮከብ ሀይከሉ ያናግራቸዋል። ምንድን ነው የሚያናግራቸው? የሆነ አሁን ኮከብ መስራት አንተ ወረቀት ላይ እንደዚህ በጣጥስ ትሰራዋለህ። እንዴት ያናግራል? ወረቀት ያናግራል? ካርቶን ያናግራል? እንዴት ያናግራል? ሽርክ አይደለ? ሸይጣን መጥቶ ከጀርባ ይሆናል። ሸይጣንን የሰው ልጅ ማየት አይችልም። ከጀርባ ሆኖ እነሱ ለሚያናግሩት ነገር መልስ ይሰጣቸዋል። ፈተና ነው፣ ወላሂ ትልቅ ፈተና ነው። ይሄንን አድርጉ ይላቸዋል። ይህንን ነው ዛሬ ማድረግ ያለባችሁ፣ ይህንን ነው ማረድ ያለባችሁ ይላቸዋል ሸይጣን። ይህንን ሲላቸው እነሱ በጥመታቸው ላይ ጥመት እየጨመሩ እያረዱለት ይሄዳሉ። ሸይጣን ደግሞ ከሁሉ በላይ የሚፈልገው ምንድን ነው? ኡሉህያውን ጉዳይ ላይ ነው በጣም ዘልቆ የሚገባው። ለምነኝ፣ እረድልኝ፣ እኔን ድረስልኝ በለኝ፣ እንዲህ እንዲህ ያሉ ጉዳዮች ላይ ነው የሚሄደው። እዛ ነው እኮ የሸይጣን ተንኮል ከባድ ነው የሚባለው። ሸይጣን ባጭር ብቻ አይደለም የሚሄደው፣ ውስጥ ለውስጥ ይዘረጋዋል መንገዱ፣ ጃሂሎች እንዳያዩት ማለት ነው። አላዋቂ የሆነ ሰው እንደዚህ ሲያየው አያዩ። የተዘረጋውን የሚያሳየን መቼም አላህ ነው የፈጠረው ፈጣሪው ማለት ነው። ስለሱ የሚያውቀው እሱ ነው። ይህንን ያለና ሽርክ የሚባል ነገር አደጋ ነው። እንደዚህ ቀልድ ቀልድ ጨዋታ አይደለም። ስለዚህ በደንብ ነው ማወቅ ያለብን እነዚህ ጉዳዮች አሁን እንደዘረዘርናቸው እንዳብራራናቸው ናቸው። ምናልባት እንግዲህ ከሰዓቱም እጥረት ብዙም የሚገባውን ያህል ምናልባት ላይብራራ ይችላል። ያም ከሆነ ጥያቄ መብራራት ያለበት ቦታ ትነግሩኝና እየደገምን እናየዋለን እንጂ እንደ ቀልድ ማለፍ የለብንም።